ሴት ልጅ እርም እንደሚሆንባት እርሷን ካሮ ማስወጣትና እንዲሁም እርሷን ማስሞረድ ይህን ተመልክተናል። ነቢዩ ዓለይሂ ሰላቱ ወሰላም በሐዲሳቸው እንዳረጋገጡት አይተናል። ዳል ويحرم على المرأة بسيط لاي ابن مهون عمل الوشم في جسمها سونቷ ላይ عمل الوشم ወይንም ንቅሳት የሚባለውን ነገር ማከናወን ይህንን ተመልክተናል። ለምን ነብዩ አለይሂ ሰላቱ ወሰለም ዋሽማንና ሙስተውሽማን ረግመዋልና። እሺ ወስልግል አሻዕር የሴት ልጅ ሂባብ ምን ነበር ያለው? ሂባብ ሂባብ እ መጠቀም ወሰልግል ሻዕር ጸጉርን ማቅለል ይህንን ተመልክተናል። እንትኗን ልጨርስላችሁ ብዬ ነው። ዳዕዋ አለ የሴቶች ዳዕዋ ስላለ እሺ ብስሚላህ وعنه رضي الله عنه قال أو مآت امرأة من وراء ستر بيديها አንድ ሴት እጇን ከነዘረች من وراء ستر ከመጋረጃ ጀርባ ሆና ቢየዲሃ ኪታቡን በእጇ የሆነ ወረቀት ነገር ደብዳቤ ነገር ይዛለች ኢላ ረሱልላህ ሰለላሁ ዐለይሂ ወሰለም ለረሱሉ ዘረጋችላቸው ከመጋረጃ ጀርባ ሆና ፈቀበበ ነብዩ ሰለላሁ ዐለይሂ ወሰለም የደሁ ነብዩ እጃቸውን ሰብሰብ አደረጉ ወቃል እንዲህ አሉ ማአድሪ አላወኩም አየዱ መርአ አየዱ ረጁልን የወንድ ልጅ ይሁን አምየዱ ምራ የሴት ልጅ ይሁን እና ነው ሰብሰብ ያደረኩት እጄን አሉ። ቃለት እንዲህ አለቻቸው፣ በሌዱ ምርአ አረ እንደውም የሴት እጅ ነው አለቻቸው። ቃል እንዲህ አሉ ማስተካከያ ሰጥቻችኋለሁ። ምን ነበር ያልኩት? ለው ኩንቲ ብትሆኚ ኖሮማ ለው ኩንቲ ምራአተን ሴት ብትሆኝማ ለገየርቲ ትቀይሪ ነበር፣ አዝፋረኪ ጥፍርሽን ታቀልሚ ነበር አሉ ነብዩ አለይሂ ሰላቱ ወሰላም። የሴትነት ምልክት ነው አድርጌ የቆጠሩት። ስለዚህ መጠቀም እንደሚበቃ ከዚህ መልእክት እንወስዳለን። ያኒ ብልሕና በሕና ምን ታደርጊ ነበር? ታቀልሚው ነበር ብለዋታል ነብዩ አለይሂ ሰላቱ ወሰላም። هذا يدل على جواز استخدام الحناء حنان نصوص لا نمسكن التي تلج حلال عند هنا كذلك إن التكمالا أخرجه أبو داود والنسائي أبا داود النسائي يسجب وفال أبا داود النسائي يسجب وفال وأما صبغ المرأة وأما صبغ المرأة كيف لج ما شعر رأسها يراسا أقر ما فإن كان كهونا شيبا شبت كهونا قدوة فإنها تصبعه تاقلمه ቢገይር ሰዋድ ከጥቁር ቀለም ውጭ ባለ ቀለም ብሉ ብላክ ምናምን የመሳሰሉ አሉ። ሌሎች ጥቁር አይቻልም፣ በጥቁር ቀለም አይቻልም። ከጥቁር ውጭ ባለ ነገር ማቅለም ትችላለህ። አማ ሰብሁል መርአቲ ሴት ልጅ ላኪን ላትስቢሁ አዝፋራሃ ጥፍሯን እንዳታቀልም ቢማ የተጀመድ በሚደርቅ ነገር አለይሃ ጥፍሯ ላይ ወይምነዑ ጦሃራ ንጽህናን የሚከለክል ነገር ይህን አሳልፈናል። ወአማ ሰቡል መርአ ሴት ልጅ ማቅለሟ ሻዕረ ረእሲሃ የራሷን ፀጉር ማቅለሟ ፈኢን ከሆነ ሸይበን ሽበት ከሆነ ፀጉሯ ፈኢነሃ ይህች ልጅ ቱስቢዑሁ ማቅለም ትችላለች ቢገይሪ ሰዋድ ጥቁር ከሆነ color ውጭ ሌላ color መጠቀም ትችላለች። በጥቁር color ግን ማቅለም አትችልም። ሊዑሙሚ ነህይህ የነብዩ ክልከላ በጥቅሉ ስለሆነ የከለከሉት አን ሰብጊ ከማቅለም ቢሰዋድ በጥቁር ቀለም ማቅለምን ሙሉ በሙሉ ከልክለዋል ነብዩ አለይሂ ሰላቱ ወሰለም ለወንድም ለሴትም ተግባባናል አልገባችም ፈኢን ካነ ከሆነ ሸይበን ጸጉሯ ከሆነ ሸይበን ሸበቶ ከሆነ ፈኢንሃ ይህች ልጅ ቱስቢቁሁ ታቀልመዋለች ቢገይሪ ሰዋድ ከጥቁር ቀለም ውጭ ሰዋድ ማለት ጥቁር ማለት ነው። ቢገይሪ ሰዋድ ከጥቁር ቀለም ውጭ ባለ ቀለም ማቅለም ትችላለች ጠጉሯን። ለምን ጥቁሩ ሳይፈጠር ቀረ? በምን ምክንያት ነው? ለምን አስ እንትና ሊዑሙሚ ነህይ የነብዩ ክልከላ ሙሉ በሙሉ ስለሆነ የዘጉት አኔ ሰብቂ ከማቅለም ቢሰዋድ በጥቁር ቀለም ጸጉርን ከማቅለም ነብዩ ሙሉ በሙሉ ከልከለዋልና ለወንድም ለሴት ግልጽ ነው አይደል? ቃለ አልኢማሙ ነወዊዩ ፊ ሪያድ ሳልሒን ሪያድ ሳልሕ ላይ ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ይላሉ። ሰፋ ስድስት መቶ ሀያ ስድስት ላይ ምን ይላሉ ነቢ እንትና ነወዊ እንትን ሪያዱ ሳልሒን ሪያዱ ሳልሒን ነወይ ናቸው ያዘጋጁት ነወይ ናቸው ያዘጋጁት ስድስት መቶ ሀያ ስድስት ላይ ባቡ ነህይ ረጁሊ የሚል ርዕስ አላቸው ሪያዱ ሳልሒን ላይ ራሱ ላይ ማለት ነው ባቡ ነህይ ረጁሊ ወልመርአቲ ሴት ልጅና ወንድ ልጅ ላይ ክልክል መሆኑ አንኺባብ ሸዕሪሂማ ጸጉራቸውን ማቅለል ቢሰዋዲ በጥቁር ቀለም ማቅለል ብለው ጽፈዋል። ማን ነወዊ ፊ ሪያድ ሳልሒን ወቃል እንዲህ ይላሉ ነወዊ ፊል መጅሙዒ መጅሙዕ የሚባለው ኪታባቸው ላይ አንደኛ volume 324ኛ ገጽ ላይ እንዲህ ይላሉ። መጅሙዕ የሚባለው ኪታባቸው ላይ ያንኛው ሪያድ ሳልሒን ላይ ነው። ሁለቱም ይፈሰሩ መጅሙዕ የሚጻፈው ነው ሪያድ ሷሊህ የሚጻፈው ነው። መጅሙዕ ላይ አንደኛው ጁዝ 324ኛው ገጽ ላይ እንዲህ ይላሉ ወላ ፈርቀ ምንም ልዩነት የለም ፊል መንዒ ክልክል በመሆን ዙሪያ ልዩነት የለም ወላ ፈርቀ ልዩነት የለም ፊል መንዒ ክልክል በመሆኑ ምን አልኺባብ ማቅለል ቢስተዋት በጥቁር ማቅለል ክልክል መሆኑ ምንም ልዩነት የለውም በይነል መርአ በይነል ረጁሊ ወልመርአቲ በሴት ልጅና በወንድ ልጅ መካከል ልዩነት የለውም ወንድም ልጅ በነጭ ማቅለም አይችልም፣ ሴትም ልጅ በእንትን በጥቁር ማቅለም አይችልም፣ ሴትም ልጅ እንደዚሁ በጥቁር ማቅለም አትችልም። ሀዛ መዝሀቡና የኛ የሻፍዕያዎች አካሄድ ይሄ ነው ይላሉ። ማን ነወዊ ነቢዩ ዓለይሂ ሰላቱ ወሰላም የአቡበክርን አባት ነው። የአቡበክር አባት በፈትሕ ጊዜ ጸጉሩ በጣም ጥጥ መስሎ ነበር ነጭ ሆኖ እና ምን አሉ ነቢዩ ዓለይሂ ሰላቱ ወሰላም ፈገየር ለሁ ሸዕረሁ ቢገይር ሰዋድ ከጥቁር ቀለም ውጭ ባለ ቀለም የአባትን ጸጉር ቀየረለት ብለዋል ነብዩ አለይሂ ሰላቱ ወሰላም። ጥቁር ግን መጠቀም አይቻልም። ለሴት ልጅ ሽወዳ ነው፣ ራስን ወጣት ማስመሰል ነው። ለወንድም እንደዚሁ ጥሩ አይደለም ብለው ነብዩ አለይሂ ሰላቱ ወሰላም ከልክለዋልና ወላ ፈርቀ ልዩነት የለም ወላ ፈርቀ ልዩነት የለም ፊል በክልክልነቱ ዙሪያ ምን አልኺጣብ ቢስተዋት በጥቁር ቀለም ማቅለም ሂባም ማለት መንከር የምንለው ነው። መንከር ማቅለም ማለት ነው። ቢስተዋት በጥቁር ማቅለም ምንም ልዩነት የለውም። በይነ ረጅል መርዓ በሴት ልጅና በወንድ ልጅ መካከል ልዩነት የለም። በጥቁር ቀለም ማቅለም ክልክል በመሆኑ ዙሪያ በሁለቱም ጾታዎች እኩል ነው። ሀዛ መዝሃቡና ይሄ ነው አካሄዳችን እያሉ ነው ነው እንተሃ የነውይ ንግግር እዚህ ላይ ይጠናቀቃል። ወአማ ሶብቁል መርአቲ ሴት ልጅ ማቅለሟ ሊሻዕሪ ረእሲሃ የራሷን ጸጉር ማቅለሟ አልአስወድ ጥቁር የሆነውን ጸጉሯን ማቅለሟ ሸይብ ከሆነ ነው አሁን ያየነው እስካሁን ያቀራ ጸጉሯ ሸበቶ ሸበት እንትን ሸባ ከሆነ የሸበተ ከሆነ ምን ማድረግ ትችላለች ማለት እ ከጥቁር ውጭ ባለ ቀለም ማቅለም ትችላለች። አሁን ራሱ ጥቁሩ normal ኡ ላይ እየመጣ ነው። ይሄ ለውበት እያሉ የሚያቀልሙት አሉ። ያንን ነው ወአማ ሰብጉ ልመርአቲ ሴት ልጅ ማቅለሟ ሊሻዕሪ ረእሲሃ የራሷን ጸጉር ማቅለሟ አልአስወድ ጥቁር የሆነ ጸጉሯን ጥቁር የሆነውን ጸጉሯን በሌላ color የሸበተ ጸጉሯን ከጥቁር ውጭ ባለ ቀለም ትችላለች። በብሉ ብላት ትችላለች። ጥቁር ብቻ እንዳይሆን ማንኛውንም color ትችላለች። green ም ታድርጎ ትችላለች። ቢጫም ይሁን ምንም ይሁን ትችላለች። ምን ከሆነ ከሸበተ ጥቁር የሆነ ጸጉሯን ግን ወአማ ሰብቁል መርአቲ ሴት ልጅ ማቅለሟል ሸዕሪ ረእሲያ የራሷን ጸጉር አላስወል ጥቁር የሆነው ለየተሐወለ እንዲቀየርላት ኢላ ለውኒን አኸር ወደ ሌላ መልክ እንዲቀየርላት ከለዚ አራ ለኔ የሚታየኝ ይላሉ ሸሁ ጥቁር የነበረ ጸጉሯን መቀየሯ ለየተሐወለ እንዲቀየርላት ኢላ ለውኒን አኸር ወደ ሌላ መልክ እንዲቀየርላት ማቅለሟ ከለዚ አራ እኔ የማየው እኔ የምመለከተው የሚመስለኝ ይላሉ የግላስ አስተያየታቸውን ይሰጡ አነ ሀዛ ላይ አይ በቃም ነው የምለው አሉ። መሸበት ሌላ ነው። የዛን ጊዜ ተቀየረው ችግር የለም። ሳይሸብት ጥቁሩን ጸጉር ኖርማል የሆነውን ጸጉር ግን ከጸጉርነት ባህሪ ማውጣት ፈለዲ አራ ለኔ የምታየኝ አነ ላይ አይ በጣም ነው ይላሉ ሸፍራ ሐፊዘሁላህ ሊአነሁ ምክንያቱም አይ በጣም የምላችሁ ለምን መሰላችሁ? ሊአነሁ ምክንያቱም ላ ዳዕየ ኢለይህ ለዚህ የሚያነሳሳ ነገር የለምና ላ ዳዕየ ኢለይህ ለዚህ ድርጊት የሚያነሳሳ ነገር የለምና ሀያ ደቂቃ አለ ሊአነሁ ላ ዳዕየ ኢለይህ ወደዚህ የሚያነሳሳ ነገር የለምና ለዚህ ድርጊት የሚያነሳሳ ምንም ምክንያት የለምና አልገባችም ከለዚ አራ እኔ የማየው አነ ይህ ጥቁር የነበረ ፀጉሯን መቀየሯ ላይጁዙ አይበቃላትም ሊአነሁ ምክንያቱም ላዳዕየ ኢለይህ ለዚህ የሚያነሳሳ የለምና ጥቁሩን ወደዚህ ልቀይረው፣ ነጩ ለፋይቱ ለምኑ ለተለያየ ነገር ሊሆን ይችላል። ጥቁሩን መቀየር ለምን አስፈለገ? ምንም የፈለገው ነገር የለም። ላዳዕየ ኢለይህ ጥቁርን ወደ ሌላ ከለር መቀየር ምንም ያነሳሳ ምክንያት ነገር የለም፣ ቀጣሽ ነገር የለም። ላዳዕየ ኢለይህ ግልጽ ነው። ሊአነ ሰዋድ ምክንያቱም ጥቁረት ቢኒስበቲ ሊሸዕር ለፀጉር ጀማሉን ውበት ነው። ጥቁር ጥቁረት لأن السواد ምክንያቱም ጥቁረት بالنسبة ስንመለከት للشعر ለፀጉር ስናየው ጥቁረት ጀማሉን ውበት ነው። ወለሰ ተሽዊሃን መልኩ ተበላሽቷል ማለት አይደለም። ተሽዊህ አይደለም። የፀጉር ማንነቱ ተቀይሯል ማለት አይደለም። አያስጠላም፣ አያስደነግጥም ነው። ጥቁረት እንደውም ደስ ይላል ይማርካል እንጂ አያስደነግጥም። ንጻት ግን የሆነ ነገር ያስደነግጣል። ብዙ ነገር لأن السواد ጥቁረት بالنسبة ስናነጻጽረው ስንመለከተው ለሻዕ ለፀጉር ስናየው ጥቁረት ጀማሉን ውበት ነው እንጂ ወለይሰ ተሽዊሃን ብልሹነት አይደለም። የሕታጁ ኢላ ተግይር የሆነ መቀየር የሚያስፈልገው ብልሽት ማለት አይደለም። ወለይሰ አይደለም ተሽዊሃን ብልሽት አይደለም። የሕታጁ ኢላ ተግይር መቀየር ሊያስፈልገው ዘንድ ፈጠንክባችሁ? አይ ችግር የለውም ቀዷ እንዳትሆነ ብዬ ነው። ወሊአነ ፊ ዛሊከ በዚህ ወሊአነ ፊ ዛሊከ በዚህ ድርጊት ጥቁርን ጸጉር ወደ ሌላ ከለር በመቀየር ተሸቦሃን ብልካፍራት ከካህዲያኖች ጋር መመሳሰል ነው። እነሱ ናቸው ጸጉራቸውን ወደ ተለያየ አቅጣጫ ይቀያይሩታል ለማሳመር ምናምን የሆነ ነገር እነሱ ጋር መመሳሰል ነው። እነሱ ናቸው ያመጡት ነገር ዘመኑ አለይና ሰበቁ አለይና ቀድመውን የጀመሩት ናቸው። ከስድስት በፊት ቀድመው የጀመሩ ናቸው። ስለዚህ እነሱ መመሳሰል ይሆንበታል። ከጥቁር ወደ ሌላ color ይቅር። ራሱ ጥቁረት ቢኒስበቲ ሊሻር ለፀጉር ስናይ ጥቁረት جمال ውበት ነው። ወለይ ተሽቢሃን ብልሽት አይደለም። ይህታጅ ኢላ ተግይር መቀየር የሚያስፈልገው ብልሽት አይደለም። የሆነ ነገር በሆነ ምክንያት ነው መቀየር ያለበት። ነጭን ግን ትቀይረዋለህ። የ normal ፀጉር color አይደለም ንጣት በእርጅና በተለያየ ምክንያት የሚመጣ ነገር ነው። ሰው ሸበቱ ያስደነግጠዋል አይደል? ማሳየትም ይችላል። እዛን ጊዜ በተቀየረው ሴት ትችላለች። ጸጉሯ እናቶች ቀይ ይሆናል ጸጉራቸው የሆነ ህና ነገር ምን ያደርጉትና አታዛ ይቻላል፣ ችግር የለም። ጥቁር ጸጉርን ግን አንዲት ወጣት ልጅ ጥቁሩን ወደ green ወይ ወደ ሆነ ብልብላት ምናምን ነገር ልቀይረው አባ ተሸብሁን ብል ካፊራ በካፊራቶች መመሳሰል ስለሆነ ላየዙ ለምን ሊአነሁ ላ ዳዕየ ለህ እዚህ ለመቀየር የሚያነሳሳ ምክንያት ነገር የለም። لأن السواد ጥቁረት بالنسبة للشعر ለፀጉር ስናየው ጀማል ውበት ነው ወለይሰ ተሽዊያን እንትን ብልሽት አይደለም يحتاج إلى تغيير መቀየር ሊያስፈልገው ዘንድ ولأن في ذلك تشبها بالكافرات ነው ويباح للمرأة ለሴት ልጅ ይበቃላታል አንተ ተሐላ ልትዋቢ ይበቃላታል ልታጌጥ من الذهب በወርቅ ልታጌጥ ጃኢዝ ነው والفضة በብርም ልታጌጥ ይበቃላታል بما جرت به العادة በተለምዶ በዓደት አይነት ተለምዶ በፈቀደው ማለት ነው። በአደት ባለው በምትችለው ይችላል። ከልክ በላይ ከመጠን በላይ እስከ እስራት ድረስ መሄድ የለባትም። የጆሮ አለ፣ የአንገት ይኖራል፣ የእጅ ይኖራል፣ ልታደርግ ትችላለች። ያልቧል እነዚህ የመሳሰሉት ይሄ በአደት የምናውቀው ነው። ጌጥ በአደት አለ። ይህም ባለ እንድትጫወትበት በዛሀብና በሸጋው ሀብታም ስለሆነች እንድትቀልድበት አይደለም። ويباح للمرأة ለሴት ልጅ ይበቃላታል አን ተተሐላህ ልታጌጥ ምን الذهب በወርቅ والفضة በብር بما جرت به በተለመደው አልዓደቱ በተለምዶ ባለው وهذا بإجماع العلماء علماء ሁሉ ሊቃውንት ሁሉ ተስማምቶበታል ይሄን በወርቅ ማጌጥ እንደምትችል በብር ማጌጥ እንደምትችል بما جرت به العادة በተለምዶ ባለው መልኩ የጆሮ ጌጥ የአንገት ጌጥ ምን የምንለው ማለት ነው بما جرت به العادة በተለምዶ በተለመደው በዛ አይነት ማጌጥ ትችላለች ስራት እንዳታለ አላ ቢኢጅማዕ ዑለማ ሊቃውንት ሁሉ ተስማምቶበታል። ሰላት ያመጣ የለም። ሴት ልጅ ወርቅ መጠቀም አትችልም ብሎ ያመጣ ማንም የለም። አን እንትን ጥያቄውና ነጥቡ የዑለማዎች ኺላፍ የሚያጠነጥነው ለጌጥ በሚጠቀሙት ወርቅ ላይና ብር ላይ ዘካ ይወጅባል አይወጅብም በሚለው ዙሪያ ላይ ነው የተለያዩ ጭቅጭቅ ያለው እንጂ መልበስ ትችላለች አትችልም በሚለው ዙሪያ ላይ አልተጨቃጨቁም ዑለማዎች። ቢኢጅማዕ ዑለማ ነው ይበቃላል። ሊቃውንቶች ሁሉ ተስማምተዋል። ላኪን ነገር ግን ወርቅ ተው በወርቅ ተዋ በብርም ትልበስ ምንም ጣጣ የለም። ላኪን ነገር ግን ላይዙዙ ለሃ አይበቃላትም አይበቃላትም ምን ልታደርግ አንቱ ዝሂራ ላኪን አንቱ ዝሂራ ግልጽ ልታደርግ ይፋ ልታወጣው ሁልያሃ ጌጧል ለሪጃሊ ለወንዶች ልታሳየው ለወንዶች ልታሳየው ግን አይቻልም። ለምን አይነት ወንዶች غير المحارم ከዘመዶቿ ውጭ ላሉ ዘመዱ ራሱ አባቷ አጎቷ ወንድሞቿ እነዚህ ቅርብ ዘመዶቿ ይችላሉ። አጎቷ ልጅ አይችልም። የእንጀራ አባት ልጅ ከሌላ ተወልዶ የመጣ አባትና እናቷ ከሌላ ወልዶ ቢገናኙ የአባቷ ልጅ ራሱ አይችልም። እንመለከታለን አሉ አጅነብያት በጣም ብዙ አጅነብዮች ማለት ነው። እኛ በባህል የአጎትን ልጅ የአክስትን ልጅ ማንም አይሸሸውም፣ ትጨብጠዋለህ። በኒቃብም ኒቃብ ማውለቅ ትችላለች። ይሄ አይቻልም። እነዚህ እነዚህን አጅነብዮች ላለው ታሪኩም ተቆጠረች ላኪን ነገር ግን ላይ ጅዙ ላለ ሴትልጅ አይፈቀድላትም። አንተ ዘሂራ ግልጽ ልታደርግ ሁልያሃ ጌጧ ለርጃል ለወንድ ተገይረል መሐሪም ከዘመዶቿ ውጭ ላሉ ልታሳይ አይገባም። ውበቷን ያማ መማረኪያ ነው ማማለያ ነው ማለት ነው። ሌሎችም ወንዶችን ለማማለያነት ተጠቀመችበት ማለት ነው። ሀዳ ሰይጣኑሃ አላህ የመል ቂያማ በጣም በል እንዳውም ተስሩ ትደብቀው خصوصا በተለይም በተለይም እንደል الخروج ስትወጣ ከፍተኛ ጥንቃቄ ማድረግ አለባት። ላኪን ላይ ጁዝ ለሃም ተዝኪራ ግልጽ ልታደርግ አይፈቀድላትም። ፍልያ ጌጧን ለሪጃል ለወንዶች ገይረል መሐረም ከዘመዶቿ ውጭ ላሉ ሰዎች ግልጽ ማድረግ አይፈቀድላትም። በል እንደውም ተስሩ ትደብቀው ሁሱሰን በተለይም በተለይም ጥንቃቄ ታድርግ ትደብቅ። መቼ እንደል ኹሩጅ ስትወጣ ኬት ሚነል ከቤቷ ስትወጣ ከቤቷ ስትወጣ ጥንቃቄ ታድርግ ጌጣጌጧን ለማሳየት አንዳንዱ ተኩሎ የሚወጣለ ስትርብት ብሎ የሚወጣል ሁሉይ አጅነቢ በተፍቱሩሁ ትሰፍረው ሁሱሰን በተለይም በተለይም እንደ ልኹሩጅ ስትወጣ ሚነል በይት ከፍተኛ ጥንቃቄ ማድረግ አለባት። ወተዓሩፍ ስትጋለጥ ሊነበሪ ሪጃል ለወንዶች እይታ ኢለይሃ ወደ እሷ ወንዶች በሚመለከቱ ሰዓት ሌላ ነገር እንዳይፈጠር ጥንቃቄ ታድርግ ስትወጣ ሊአነ ዛሊከ ምክንያቱም ይህ ተውባ ተጃጅታ ራሷን ለሰዎች ማቅረብና መታየቷ ፊትና ፈተና ነውና ይህ በተና ሲደብቀው ኹሱሰን በተለይም እንደ ለኹሩጅ ስትወጣ ሚነል በይት ከቤቷ ስትወጣ ጌጧን ትደብቅ ነው ንቃቧን ለብሳ ነው መፈታለች ተኳኩላ በኒቃቡ ላይ ተኩሎ መታየት እንደዚህ የተለያዩ ነገሮች አሉ ጥንቃቄ ማድረግ ሙሉን ብታደርገው هذا هو ንቃቡ ማለት عند الخروج من البيت والتعرض መጋለጥ ሊነገር الرجال ለወንዶች እይታ ስትጋለጥ ኢለይሃ ወደ እሷ ወንዶች መልከታ እንዳያበዙ መጠንቀቅ አለባት። ጌጧን እያሳየች መውጣት የለባትም። ወተዓሩፊ ራሷን ለማጋለጥ ማለት ነው። ሊነገር ሪጃል ለወንዶች እይታ ራሷን ለማቅረብና የራሷን ማንነት ለማሳየት ውበቷን ለመግለጽ ምን ማድረግ የለባትም። ተዓሩድ ሊነገር ሪጃል ጥንቃቄ ማድረግ አለባት። ለአነ ዛሊክ ፊትና ምክንያቱም ይህ ፈተና ነውና አለ እሺ የቀራ ምግብ ፈሱ ነገ ጊዜ ይኖረናል ወቀድ ኑሂየት በእርግጥ ተከልክላለች ሴት ልጅ ወቀድ ኑሂየት በእርግጥ ተከልክላለች አንቱስሚ አርጃለ ወንዶችን ማሰማቷ ክልክል ነው ሰውተ ሁልይሃ የጌጧን ድምፅ ጌጧን ማሳየት አይደለም ወቀድ ኑሂየት ፊል ቁርአን አላህ በቁርአን ከልክሏል። ወላ ድሪብነ ቢአርጅልህነ ይላል አይደል? እግራቸውን ኳስ ኳ እንዳያደርጉ ሲሄዱ ለምን እግራቸው ሲመታ መሬቱን ሲያጋጩ ሲመቱት አልቦ እዚህ እግራቸው ላይ የሚደረግ አልቦ የሚባል ጌጥ አለ። አልቦ ኳ ኳሲል የሆነ ጌጥ ለብሳለች ሲል ይችላል። በእንትን እኮ ነው ድምፅ የጌጡን ድምፅ ሰምቶ ልባቸው እንዳይነካ እግራችሁን እንዳታንኳኩ እንዳትመቱ ይላል አላህ። አላህ በቁርአን የከለከለ ከለከለው። ይሄን ተመልከቱ። ድምፅ ከልብስ ስር ያለ ከልብስ ስር ያለ ነገር ተንኳኩ፣ ወንዶችን ልብ እንዳይስ እስከዚህ ድረስ ነው ጥንቃቄ ውስጥ የገባው። በስሪ ገብቶ ነው አላህ ከለከለው። ፈከይፈ አልኢዝሃር ግልጽ አድርጎ መንቀሳቀስ ምንድን ነው? ይህንን ነው ማለት አለበት። ወቀድሙ ይሄ ተከልክላለች። አምሱስ ያርጃን ቀጭቋ ጫማማ የለበትም። ዋናው የተፈለገው ጌጡ አይደለም፣ እይታ መሳባቸውም አንደኛ አደገኛ ነው። ራሱ ቀጭቋ ጫማ ከፍ ያለ ጫማ ምንም አያደርግላትም። አሁን ሹል ጫማ እንደዚህ ረጅም ጫማ ሙስሊም ልጅ አትለብስም። በቃ ይተኛል ያለ ድምፅ የሌለው ጫማ ከፍ የማያደርግ እይታ የማይስብ ነገር አለባበስም አካሄድም እይታ መሳብ የለበትም። ፊቱ እናውቀዋለን እንዴት አድርገን መንቀሳቀስ እንዳለብን ሸርዕየ ወቀድ ኑዚ ተከልክላለች ልጅ አንቱስሚያ ከማሰማት እንድትቆጠብ አርጃል ወንዶችን ምንን ከማሰማት ድምጿን አይደለም ሰውታ ሰውልያ የጌጧን ድምፅ አለዚ ፊሪስላ እግሯ ላይ ያለው ታህተ ከልብሷ ስር ያለው ፈከይፈ እንዴት እንዴት ቢልሁልየ ዛሂር ግልጽ የሆነው ጌጥማ እንዴት ክልክል ሊሆን ነው አዎ በጣም ግልጽ ነገር ነው። ወላ ትሪድነ ቢአርሲልህን لأن يعرف ما يخفينا وقد نهيت ተከልክላለች አንተ ስሚዕ الرجال ወንዶችን ከማሰማት ሰውተ ሑልያ የጌጧን ድምፅ አለዚ ያጌጥ ፊሪጅልሃ እግሯ ላይ ያለው ተህተ ሲያብ ከልብስ ስር ያለው ምክንያቱም ልብሱ ረጅም ነው ላይ አይታይም ጌጥ ስለሚታይ አይደለም አላህን ከለከለ እንደውም የምትደብቁት ከልብሳችሁ ስር የተደበቀው ጌጥ እንዳይታወቅ ነው የሚለው ያሳየችውማ ስታነው ሪጅልሃ እግሯ ላይ ያለው ተህተሲያ ከልብስ ስር ያለው ጌጥ እንዳይታወቅ ድምጿንም አስበው የጌጥ ድምፅ ከተከለከለ ድምጿ ምን ያክል እንደሆነ አስበው ተቢሮላ ምን ያክል ጥንቃቄ እንዳደረገ ያንን ነው መመልከት ያለብን ውስጥ ላይ ያለው አላማው ምስጢሩ ምንድን ነው ምን እንዳይፈጠር ነው የከለከለ ያንን ለመጠንቀቅ ነው። ከከይፈ እንዴት ነው ሐራምነቱ ምን ያክል ክልክል ሊሆን ነው? ቢልሑልይ ዛሂር ግልጽ የሆነው ጌጥ ምን ያክል ክልክል ሊሆን ነው? አላህ ድብቅ የሆነውን ድምፁን እንዳታሰሙ ካለ ግልጽ የሆነ ጌጥ ደግሞ ምን ያክል ክልክል ነው እያሉ ነው። በጣም ሐራም ነውና ተጠንቀቁ ነው። እዚህ በቀና ኢንሻአላህ። ሰላም አለይኩም ወራህመቱላሂ ወበረካቱ